على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته كتاب التوحيد أسرى أراتن يكفلنا باب ما جاء في النشرة باب ምዕራፍ ነው ما جاء የመጣ في النشرة ስለ ድግምት ማስለቀቅ ኑሽራ ማለት ድግምት ማስለቀቅ ማለት ነው ኑሽራ ድግምትን ማስለቀቅ ማለት ነው ህጋዊም ህገ ወጥም በሸሪዓ ማለት ነው በሸሪዓችን ህጋዊም ህገ ወጥ አሉ ስለዚህ ስለ እነሱን ነው የምናወራው ማለት ነው ከሸሪዓ ሸሪዓን የጣሱ አሉ ሸሪዓን ደግሞ የተከተለ አለ ማለት ነው ማጃ ፊ ኑሽራ ስለ ድግምት ማስለቀቅ عن جابر رضي الله عنه جابر رضي الله عنه بزقوا حديث أن رسول الله صلى الله عليه وسلم قال نبياتنا صلى الله عليه وسلم አሉ አን ኑሽረቲ ስለ ኑሽራ ስለ ኑሽራ ሲናገሩ ነቢ ስለ ላ ስለም አሉ ፈቃለ አሉ እሳቸው ይህ እሷኮ ሚን አሜል ሸይጣን የሰይጣን ስራ ናት አሉ ነቢያችን صلى الله عليه وسلم። የሸይጣን ስራ ናት አሉ عن جابر رضي الله عنه ጃቢር የዘገበው ሀዲስ አነ ረሱል ላ ስለ ላሁ ሰለም ነቢያችን ስለ ላሁ ሰለም ሱኢል አን ኑሽረቲ ስለ ኑሽራ ነቢያችን ስለ ላሁ ሰለም ተጠየቁ فقال አሉ ከዛሳቸው ማለት ነው ህየ ሚን አመል ሸይጣን የሰይጣን ስራ ናት አሉ ነቢያችን صلى الله ወሰለም وسلم رواه أحمد بسند جيد وأبو داود إمام أحمد ዘግቦታል በሙስነዳቸውና አቡ ዳውድን በሱነኑ ዘግቦታል እሺ ስለዚህ እዚህ ጋር ምን ተባለ ኑሽራ በአጠቃላይ ምንድን ነው አሉ ነቢያ ስ ሰለም ኑሽራ ሲባል የሰይጣን ነው አሉ በኋላ ሀዲሶች አሉ እንግዲህ ሀዲስም እንዴት እንደምታስማሙ እንዴት እንደሆነ የሚጋጭ የሚመስል ራሱ ከዚህ ነው ምትረ ከዚሁ እየተረዳችሁ ትሄዳላችሁ እሺ እንሻ አንድ ጊዜ እሺ ወቃለ ሱኢለ አሕመድ ወቃለ ሱኢለ አሕመዱን አነሃ ኢማሙ አሕመድ ስለዚች ስለተጠየቁ ፈቃለ ከዛ እሳቸው ሲጠየቁ ስለዚች ምን አሉ ኢማሙ አሕመድ ፈቃለ እብኑ መስዑድን የክረሁ ሀዛ ኩለሁ እብን መስዑድ ይህንን ሁሉ ይጠሉ ነበረ ኢማሙ አፎን አብደላህ ብን መስዑድ ታላቁ ሰሐቢይ አሊም ምን አሉ ሱኢለ አሕመዱን አንሃ ኢማሙ አሕመድ ስለዚች ተጠየቁ ስለምኗ ስለ ኑሽራዋ ስለዚች ስለ ድግምት ማስለቀቅ ማለት ነው ፈቃለ እብን መስዑድ እብን መስዑድ እኮ የክረሁ ሀዛ ኩለሁ ይህንን ሁሉ ይጠላ ነበረ ድግምት ማስለቀቅ ይጠላ ነበረ አብዱላህ ብን መስዑድ ብለው ኢማሙ አህመድ ተናገሩ ይብራራላችኋል አሁን ዝም ብለን ቃል በቃል እንቀራውና በኋላ የሚመጡ አሉ አገናኝተን ለመገንዘብ እንሞክራለን እንሻ አላህ ከአላህ ጋር ወፊ ሰሒሒ ሰሒብ ላይ ደግሞ ያው ቡኻሪ ሙስሊም ቡኻሪ አለ እንግዲህ ለየው እዚህ ጋር ወፊ ሰሒሕ ልቡኻሪዩ ወፊ ሰሒሕ ልቡኻሪ ሰሒሕ ልቡኻሪ ላይ በተዘገበ ሐዲስ አን ቀታደተ ቀታዳ የሚል ሰሓቢይ ነው ቁልቱ ልብኒ ሙሰየብ ቁልቱ አልኩኝ ልብኒ ሙሰየብ ሰዒድ ብን ሙሰየብ ነው ታብዕይ ታላቅ ዓሊም ናቸው ቁልቱ አለ አለ ሊብን ሙሰየብ ለብን ሙሰየብ ለስዕድ ብን ሙሰየብ ለታላቁ አሊም አልኩት አለ ረጁሉን ቢሂ ጢቡን አለ ረጁሉን ለሁ ጢቡን አለ ታች ጽፎታል አይ ሲሕሩን ወይቃሉ ጢቡን የሚለው ሲሕር ያለበት ማለት ነው ገባችሁ ጢብ ማለት ሲሕር ድግምት ያለው ማለት ነው ሌላው ደግሞ ዩእኸዙ የሚለው ደግሞ ዩአኸዙ የሚለው እዚህ ጋር ቀጥሎ የመጣው ዩአኸዙ ሚስቱ ጋር መገናኘት የተከለከለ ማለት ነው እዚህ ሀገራችን የትም ሀገር ብትሄዱ አንዳንድ ችግር አለ ምን ይላል እዚህ ጋር ሲያብራራው بفتح الواو المهموز وتشديد الخاء أي يحبس عن امرأته ولا يصل إلى جماعها ከሚስቱ ጋር መገናኘት ያልቻለ ማለት ነው ምንድነው ወይ ድግም ተደርጎበት ያው የድግምት አይነቶችን ነው እሺ የድግምት አይነቶች ናቸው ጢቡን ሲል ድምግምት ነው ዝም ብሎ በአጠቃላይ يؤخذ የሚለው ደግሞ ያው ሚስቱን ከመገናኘት የተከለከለ ማለት ነው አን ምራአትህ ይላል አብራርቶታል አን ምራአትህ ከሚስቱ ማለት ነው أيحل ይወገድለታል ወይ عنه أو ينشر أو ينشر። ይፈታለታል أيحل ይፈታለታል عنه ከሱ ይህ ድግምት ማለት ነው አው ይነሸሩ ወይስ ድግምት ያው ነሽራም የድግምት ማስለቀቅ አይነት ነው ይደረጋል ወይ ተብሎ ተጠየቀ ለእብን ሙሰየብ ለሰዒድ እብን ሙሰየብ ተጠየቀ ስለዚህ ቃለ እሱ አለ ላበእሰ ቢሂ አለ ችግር የለውም ላበእሰ ቢሂ ችግር የለውም ያድርግ ማለት ነው ኢነማ ዩሪዱነ የፈለጉት እኮ አለ ቢሂ እስላህ አያችሁ ኢነማ ዩሪዱነ ብሂ የፈለጉት ምንድን ነው አልኢስላህ ማስተካከል ነው የፈለጉት ሰውየው ድግም ተደርጎበታል ለራሱ ለምሳሌ ድግም ተደርጎበት አዙሮ እየጣለው ሊሆን ይችላል ሁለተኛው ደግሞ ድግም ተደርጎበት ከሚስቱ ጋር መገናኘት አልቻለም ስለዚህ ለነዚህ ሰዎች ድግምት ይፈታለታል ወይ ወይ ደግሞ ኑሽራ እንጠቀም ወይ ሲሉት ኑሽራም ድግምት ማስለቀቅ ነው አይነት ነው ብዙ አይነት ግን ዘዴ አለ ኑሽራ ሲል ብዙ አይነት አለ ይመጣል ኢንሻአላህ ስለዚህ ምን አለ ላባእሰ ብሂ ችግር የለው ማለት ኢነማ ዩሪዱ ነቢሂ እነሱ የፈለጉት ምንድን ነው አልኢስላህ ማሳመር ነው የፈለጉት ችግር የለው ማለት ነገርን ማስተካከል ስለሆነ ችግር የለው ማለት ፈአማ ማ የንፈዑ የሚጠቅም ነገርማ አለ ፈአማ ማ የንፈዑ የሚጠቅም ነገርማ ፈለም ዩንሃ አንሁ አልተከለከለም ፈለም ዩንሃ አንሁ አልተከለከለም አለ እንግዲህ ሰዒድ ብኑ ሙሰየብ ኢንተሃ አለ ኢንተሃ ሲል ንግግሩ አለቀ ማለቱ ነው እሺ ወሩያ አን ልሐሰኒ ከሐሰን ተዘግቧል ደግሞ አነሁ ቃለ እሱ አለ ላ የሕሉ ላ የሕሉ ሲሕራ ኢላ ሳሒሩን አለ ላ የሕሉ ሲሕር ኢላ ሳሒሩን አለ ምን ማለት ነው አይፈታም ላ የሕሉ አሁን እንግዲህ ሀዲሶች እዚህ የምንቀራቸው ስታዩት ያው የሚጋጩ ይመስላሉ ግን አይጋጩም ኢንሻአላህ ወደ መጨረሻ ላይ እንትን እንላለን ላ ይሕሉ አይፈታም አስሕር ሲሕርን አይፈታም ኢላ ስሕሩን ድግምተኛ እንጂ ድግምትን ድግምተኛ እንጂ ሌላ አይፈታም አለ ሐሰን ነው ይህንን የተናገረው ሐሰን የተናገረው ታች هو ابن أبي الحسن واسمه يسار البصري الأنصاري ይላል ስሙ የሳር ይባላል አቢልሐሰን እብኒ አቢልሐሰን ይባላል ማለት ነው ስሙ ከታብዕዮች ነው ይላል ሚን ኪያር ታቢዒን ማተ ሰነት መቶ አስር ይላል ልታውቁት ማለት ነው አንዳንድ ጊዜ ሲናገር ማን እንደሆነ ማወቅ ጥሩ ነው ማለት ነው ስለዚህ ይህ ታብዕይ ነው ማለት ነው ታላቅ ታብዕይ ነው እንዳልናችሁ አህል ሱና ወጀማ ማለት ቁርአንና ሐዲስ እንከተላለን ከዛ በማን በሰለፎች አረዳድ ሰለፎቻችን ደግሞ ሶሐቦች ታብዕዮች አትባው ታብዕዮች ናቸው ከነሱ ነው የምንሄደው ማለት ነው ወርዊ አኒል ሐሰን እሱ ምን አለ ድግምትን ድግምተኛ እንጂ ሌላ አይፈታውም ብሎ ተናገረ እሺ እንሂድ <clears throat> ቃል እብኑ ቀይም እብኑ ቀይም አለ እብኑ ቀይም ደግሞ ያው እንደምታውቁት በሰባ በስምንተኛው ክፍለ ዘመን አካባቢ የነበረ ነው ሰባት መቶ ምናምን ሂጅራ ወይ ስድስት መቶ ምናምን ሂጅራ አካባቢ የነበረ የሼኹ ልእስላም እብኑ ተይሚያ ደረሳ ነው የሼኹ ልእስላም እብኑ ተይሚያ ደረሳ ነበረ ይሄ ነው እንግዲህ ትንሽ እንድታቋቸው አኑሽራ አለ ኑሽራ እኮ አለ ድግምት ማስለቀቅ እንግዲህ ሊያብራራው ነው እሱ ኑሽራ ድግምት ማስለቀቅ እኮ ሐሉ ማስፈተት ነው አለ ኑሽራ እሱ እንግዲህ ሊገልጽልን ነው ኑሽራ ማለት ሐሉ መፍታት ነው ሲሕር ድግምትን መፍታት ነው አኒል መስሑሪ ከተደገመበት ሰውዬ አያችሁ ኑሽራ ማለት ምን ማለት ነው ዝም ብሎ ድግምትን ከተደገመበት ሰውዬ ማስለቀቅ ማለት ነው ኑሽራዋ ስለዚህ ድግምትን ከተደገመበት ሰውዬ ከበሽተኛው ማስለቀቅ ነው ወህየ ነውዓኒ አለ ሁለት አይነት ናቸው አለ ወህየ ነውዓኒ ሁለት አይነት ነው ያለው ሁለት አይነት ነው ያለው አንደኛው አሐዱሁማ አለ እሺ አሐዱሁማ እዚህ ደግሞ ወሳን ይላል እሺ እንሂድ አሐዱሁማ የመጀመሪያው ምንድነው ሐሉ ሐሉም ቢስሕሪ ሚስለሁ አለ ሐሉን መፍታት ቢስሕሪን በድግምት ሚስለው እሱን የመሰለ አያችሁ ሰውየው መጀመሪያ ድግምት ተደርጎበታል ከዛ እሱን በመሰለ በሌላ ድግምት ድግምቱን ማስፈታት አያችሁ ድግምቱን በድግምት ማስፈታት ማለት ነው ሐሉን ቢስሕሪን ሚስለሁ በድግምት እሱን በመሰለ ድግምት ማስፈታት وهو الذي እሱ ነው وهو الذي እሱ ነው ነቢያችን صلى الله وسلم መጀመሪያ ላይ ስለ ኑሽራ ተጠየቀው ምን ብለዋል ብለናል የመጀመሪያ ሀዲስ من عمل الشيطان ብለዋል አይደለም የሰይጣን ስራ ነው ብለዋል ስለዚህ ምን አለ እሱ መሰላችሁ አሁን وهو እሱ ነው الذي ያ من عمل الشيطان። የሰይጣን ስራ የተባለው ይህንን ነው አያችሁ አይደለ ነቢያችን ስለ ላሁ ሰለም ድግምት ማስለቀቅ ሲባሉ ሲጠየቁ ኑሽራ ያሉት የማንን ነው የድግምትን በድግምት ለማስለቀቅ ስትሞክሩ ለምን ድግምት ምንድነው ሲሕር ሽርክ ነው ስለዚህ ሽርክ ድግምት ቢያዝም በሽርክ አይደለም የምንጠቀመው ያን አይቻልም ነቢያ ስ ላ የሰይጣን ስራ የተባለው ይህንን ነው ወይም ደግሞ አልሐሰን ራሱ ምን ብሏል ድግምትን ድግምተኛ አስለቀቅም ያለው ያወገዘው እዚህ ጋር ነው ማለት ነው ስለዚህ ሙሽራ ተብሎ በአጠቃላይ ድግምት ማስለቀቅ ሲሰደብ ሲወገዝ የሰይጣን ስራ ነው ሲባል ከሰማችሁ የትኛውን ተፈልጎበት ነው ማለት ነው ይሄኛውን ተፈልጎበት ነው በድግምት ማስለቀቅ የሚለውን ማለት ነው እሺ ወዓለይህ ወደሱ ይሆናል ይሕመሉ አዎ ይወሰዳል ወዓለይህ ይሕመሉ በዚህ ይወሰዳል አለ ቀውሉ ልሐሰኒ የሐሰን ንግግር አሁን አሳልፈናታል አይደለ የሐሰን ንግግር ድግምትን ድግምተኛ እንጂ ሌላ አያስለቅቀውም ብሏል ስለዚህ እሱም ይህንን ነው ማለት ነው መናገር የፈለገው ለምን እነሱ መጅሊሳቸው ላይ እዛ ጀማዓቸው ላይ ሲናገሩ አላቸው የተናገሩበት ምክንያት ለምሳሌ ነቢያችን ስለ ላ ስለም የጠየቃቸው ሰውዬ እሳቸው ያውቁታል የተናገሩበት ቦታ አለ ስለዚህ እነሱ ይግባባሉ እኛ ግን ቀጥታ ሀዲሷ ብቻ ከመጣኝ ያው ከዚህ ሀዲስ ሁሉንም ነው አንድ ነገር ለመረዳት በእርግጥ ከአንድ ቀጥታ ከሀዲስ ይወሰዳል ትክክል ነው ግን ትክክል አሊሞች መከተል የሚባለው ለዚህ ነው አያችሁ አሊሞች ለምንድን ነው ሁሉ እነሱ እንትን ህግ አምጪዎች ሆኖ አይደለም እኮ ግን ቁርአን ሐዲስ የሚታመን አሊም ከሆነ ቁርአን ሐዲስ ሁሉንም ሁሉንም አይደለም አብዛኛውን ስለሚያይ እኛ ለምሳሌ የተጋጨ ሲመስለን አንድ ሐዲስ እሱ ግን ሌላ ሐዲስ ያንን ያንን ሁሉንም ስለሚያውቅ እንዳልተጋጨ እውቀቱ የሰፋ ስለሆነ አይ እዚህ የመጣው እኮ ለዚህ ነው እዚህ የመጣው ለዚህ ነው እያለ ያብራራልናል ማለት ነው ስለዚህ አሊምን ሁልጊዜ ወደ አሊም መመለስ ያለብን ለዛ ነው ማለት ነው ሁልጊዜ በራሳችን ሁሉንም ነገር የምንወስዱ ከሆነ ችግር ይፈጠራል እሺ <clears throat> ብዙ ሰዎች እንደሚያደርጉት አሁን ችግር ነው ራስ በራስ ሁላችን የምናደረግ ከሆነ ችግር ይፈጠራል ፈየተቀረቡ አያችሁ እንግዲህ ይህንን እያብራራ ነው እስካሁን የእብኑ ቀይም የመጀመሪያውን እያብራራ ነው ፈየተቀረቡ ይቃረባል አናሺሩ ያን ድግምት የሚያስለንቀቀው ወልሙንተሺሩ ድግምት የሚለቅለት ማለት ነው እዚህ ጋር አንድ ጊዜ ላር <clears throat> እሺ እሺ ድግምተኛውና ድግምት አፎን አናሽሩ ወልሙንተሽሩ ድግምተኛውና ድግምት የሚለቀቅለት ሰውዬ ማለት ነው ይቃረባሉ ኢለ ወደ ኢለ ወደ ሰይጣን ይቃረባሉ ቢማ ይሕብ በሚወደው ወደ ሰይጣን በሚወደው ይቃረባሉ ማለት ነው እንዲለቅ ለምሳሌ ድግምተኛ የተያዘው አለ ድግምት የሚያስለቅቀው አለ ለምሳሌ ጠንቋይ ሊሆን ይችላል ድግምተኛ እሱ ምን ያደርጋል ወደ ሰይጣን ይቃረባል የታመመውም ወደ ሰይጣን ይቃረባል በሚወደው ሰይጣን ሲባል ያው ዋናው ሰይጣን ብቻ ላይሆን ይችላል አይደለ ኢብሊስ ብቻ ሳይሆን ከጂኒዎች እንዳለ መጥፎ እንደዚህ የሚያደርጉ ያው ሸይጣን ተብሎ ይጠራሉ ማለት ነው ቢማ ይሕብ በሚወደው ፈዩብጢሉ ያከሽፉታል አመለሁ ስራውን አኒል መስሑሪ ከተደገመበት አያችሁ አይደለ ወደ ሰይጣን በሚወደው ይቃረቡለትና ያን ሰይጣን ድግምቱ ምን ያደርገዋል ያከሽፈዋል ይሄ ነው የፈለገው እሱም አስለን መጀመሪያ ዋና ፍላጎቱ ምንድን ነው የሰው ልጅ ምን ማድረግ ነው ሰይጣን አስለን መጀመሪያ ጅኒዎች የሰው ልጅን ማክፈር ነው የሚፈልጉት ስለዚህ ድግምት ቢይዘው ሰውየው ከዛ ምን ያደርጋል ትቃረባላችሁ እንቃረበዋለን በሚፈልገው ሽርክ ሰራን ያስለቅቀዋል ደግሞ ሙሉ በሙሉ አይለቅም የሚገርመው ነገር ብዙ ጊዜ ለምን ሁል ጊዜ እንዲሰራ ስለሚፈልግ ካልተደጋገመ በአመት አመታዊ የሆነ ካልተሰራለት ይነሳል አንዳንድ እሺ ወሳኒ የመጀመሪያውን ጨረስን አይደለም የኑሽራ አይነቶች ወሳኒ ሁለተኛው ደግሞ አኑሽረቱ ቢሩቅያ አያችሁ ድግምት ማስለቀቅ በሩቅያ ሩቅያ ደግሞ ምንድን ነው ቁርአን ማለት ነው ቁርአን መቅራት ሱረቱል ፋቲሓ ምናምን የሚቀራው ማለት ነው ሱራአተል ኩርሲ እየተቀራ ወተዓውዛት መጠበቂያዎች ወተዓውዛት መጠበቂያዎች ተዓውዛት ማለት ያው ብዙ አይነት አሉ ዚክሮች አሉ ቁርአን አሉ ብዙ አይነት አሉ እነዚህ ማለት ነው ወልአድዊያ አድዊያ ማለት ደግሞ መድኃኒት መድኃኒትን መጠቀም ለምሳሌ የባህል መድኃኒት ሊሆን ይችላል ወዳዕዋት ዳዕዋ አላህን መለመን ማለት ነው አልሙባሓ የተፈቀዱ الدعوات المباحة يتفكروا تريوش الله ملمن ማለት فهذا على جائز يهي ይቻላል። ስለዚህ እዚህ ጋር ሁለተኛ የመጣ ምንድን ነው አኑሽረቱ ኑሽራ ማድረግ ድግምትን ከድግምተኛ ማስለቀቅ ቢሩቅያ በቁርአን በመቅራት ወተዓውዛቲ ተዓውዛት መጠበቂያዎችን በማንበብ ወልአድዌቲ መድኃኒት በመጠቀም ወዳዕዋቲ ጥሪ በማድረግ ልመና ማለት ነው አይዋ ተዓውዛት ማለት ያው አዑዙ ቢላሂ ሚነ ሸይጣን ረጂም ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢ ልፈለቅ ብዙ አይነት አሉ أعوذ بكلمات الله التامات من شر ما خلق። ብዙ አሉ እንደዚህ ተዓውዛት ማአት ናቸው ዳዕዋዎች አሉ እነዚህ አይነቶች ዚክሮችን እያሐፈዘ ቁርአን እያሐፈዘ ያው ይህንን ግን ማድረግ ይችላል ነው والدعوات ጥሪዎች المباحة የተፈቀዱ ማለት ነው ፈሀዛ ጃይዙን ይሄ ይቻላል ስለዚህ ከላይ ደግሞ ኑሽራን ይቻላል ያሉ አለ አይደለ ለምሳሌ ሰዒድ ብን ሙሰየብ ምንድን ያለው የፈለጉት ኸይር ነው ብሏል አይደለ የፈለጉት ኸይር ነው ለምሳሌ ባልየው ከሚስቱ ጋር ተከልክሎ በድግምት ምክንያት ባልና ሚስት ያጣላሉ እንደዚህ ኮን ይቻላል ያለው የትኛውን ነው ማለት ነው ይሄኛውን ነው ማለት ነው ስለዚህ ኑሽራ ተብሎ በአጠቃላይ ድግምት ማስለቀቅ የተወገዘ ከመጣ የትኛውን ነው ድግምትን ተጠቅመን ወይ ሽርክን ተጠቅመን የምናስለቅቀው ነው ሌላ ደግሞ የተፈቀደው ደግሞ የትኛው ነው በሸሪዓ በሩቅያ ቁርአን በመቅራት ዚክሮችን በማለት መድኃኒት በመጠቀም የተፈቀዱ እንደዚህ ከሆነው ግን የሚቻል ነው ማለት ነው እሺ ባቡ አልቋል ጥያቄ ካላችሁ እየጠየቃችሁኝ አትዝለሉ ዝም ብላችሁ ሳልፍ ርእሱ ሳልፍ ጠይቁኝ እሺ ይሄ ኪታቡ ትፍል ባለው ብዙ አሊሞች አፎን ብዙ አሊሞች ከተውሂድ ኪታቦች ከተጻፉ ውስጥ በጣም መጀመሪያ ከሚቀመጡት ኪታቦች ውስጥ አንዱ ነው ይሄ ኪታቡ ተውሂድ ትልቅ ኪታብ ነው ለምን ተውሒድ ልዕባዳት ላኢላህ ኢላላህን በደንብ በቃ ይሄ ነው በደንብ አድርጎ የሚያብራራ ኪታብ ነው ተውሒድ ልዕባዳትን ወይ ደግሞ ተውሂድ ልኡሉህያን በደንብ አድርጎ የሚያብራራ ነው ይህ ኪታብ በጣም አምልኮን ለአላህ ብቻ እንዲሆን ማለት ነው እና ደግሞ እንደምታዩት የእሱ ንግግር የለውም አይደለ የሚገርመው መጀመሪያም ስንገባ ነግሬያችኋለሁ የሚገርመው ማለት ነው ርዕስ ይሰጣል አይደለ ከዛ በኋላ ሲያመጣ ምንድን ነው የሚያመጣው ቁርአን ያመጣል ሐዲስ ያመጣል የሰለፎች ንግግር ያመጣል ይኸው የታብዕዮች ንግግር የሰሓቦች ንግግር ነው የሚያመጣው ያው የሰው አይን የሚባለው መጀመሪያ ላይ ካላችሁ ባብ ወደ ኋላ እንመልሰውና መጀመሪያ ላይ የሚለው የትኛው ነው የመጀመሪያ አልገባኝም የሚለው የትኛው ነው አሐድሁማ የሚለው ነው የኑሽራ አይነት ነው አዎ የኑሽራ አይነት የመጀመሪያው ድግምትን በድግምት ማስለቀቅ ለምሳሌ ሰውየው ድግምት ይዘዋል ከዛ ድግምቱ እንዲለቅ ምን ያደርጋል ድግምተኛ ጋር ይሄዳል ጠንቋይ ጋር ይሄዳል አሞኛል ይላል ማለት ነው ከዛ ዛር ምናምን አታቁም ዛር ምናምን ያደርጋል ለምሳሌ ነጭ በግረድ ይለዋል ጥቁር ዶሮ አምጥተህ ረድ ጭንቅላት አዙር ይለዋል ድግምት ሰውየው ድግምት ተደርጎበታል መጀመሪያ እኮ ከዛ ምን ያደርጋል ለማስለቀቅ ምን ይጠቀማል ድግምተኛ ይጠቀማል ወይ ጠንቋይ ይጠቀማል ይሄ አይቻልም ሐራም ነው ማለት ነው ኖ ይሄ ክልክል ነው ይሄ ሽርክ ነው ኩፍር ነው ከሚከለከሉት ነው አሁን እብኑ ቀይም ምን ያረገ መሰላችሁ ኑስራ ሁለት አይነት ነው ሁለት አይነት ነው አንደኛው የሚቻል አለ አንደኛው የሚፈቀድ አለ አፎን አንደኛው የተከለከለ ነው የተወገዘ ሽርክ አለ አሁን ያልኳችሁ በድግምተኛ በጠንቋ የምትጠቀም ከሆነ ሽርክ ነው አይቻልም ነቢያችን ስለ ላሁ ሰለም ምን ብለው የጠቀሱት ነው ይህ የሰይጣን ስራ ነው አይቻልም ሁለተኛውን ደግሞ በቁርአን በተዓውዛት በዚክር በምናምን ምንጠቀመዋለን ይህ ደግሞ ይቻላል አያችሁ ሁለት ነው እዚህ ጋር ሁላችሁም ገብቷችኋል እሺ የሰው አይን ምናምን ይህ እዚህ ውስጥ የሰው አይን በእርግጥ የሰው አይን አለ የሰው አይንና አለ ግን ሰው አይንናስ ችግሩ አንዳንድ ሰው አንድ ነገር ሲያይ ወዶ ሳይወድም አይን ናስ በላው ይባላል በሀገራችን አይደለ ያው ይህ ከድግምት የሚለየው ሰውየው ጅኒ ላይልክ ይችላል የሰው አይን ነው አለ በስልምና እናምናለን ነቢ ስ ብለዋል እንዲያውም የሚያምር ልጅ ስታዩ ደስ የሚል ልጅ ስታዩ ወይ የሆነ ደስ የሚል ነገር ካያችሁ ማሻ በሉ አለ ለምን እናንተ ምት እንዳትሉ የሰው አይን ስላል እናምናለን ስለዚህ በዚክር በምናምን መጠበቅ ማለት ነው ልጃችሁን ዚክሩ ረስቸው ነው እንጂ ነቢያችን ስለ ላሁ ሰለም አለ የሚሉት ሐሰንና ሁሴን የሚቀሩላቸው ዚክር አለ እሺ ሚን ነዑዙ ቢከ አዑዙ ቢከ ሚን ሚን ኩል አይን ላማ ነው ይሄ ዚክሩ ረስቸው ነው አፈን አለ ሐዲስ ለልጆቻችሁ ለልጅ ልጆቻችሁ ለቤተሰብ የሚቀራለ ህፃናት በተለይ ከሆኑ ደስ የሚሉ ያው የሰው አይና ስንት እንዳይላቸው ለማንኛውም የሚቀሩ አሉ ስለዚህ ከቡዳ ከዚህ ይለያል ከድግምት ይለያል አይንናስ እሺ ከድግምት ይለያል ግን አይንናስ አለ ያው እሱንም ለመጠበቅ ምንድነው ዚክር ነው ማለት ነው ነቢያችን صلى وسلم እንዳሉት እንደዚህ ከአይንናስ ለመጠበቅ ደግሞ ሌላ ለየት ያሉ specific የሆኑ እንትኖች ዚክሮች አሉ ለምሳሌ ሽንት ቤት ስትገቡ የሚባል ዚክር አለ የሽንት ቤት ጂኒ እንዳይመታችሁ ልክ እንደዚሁም የአይንናስ ደግሞ ልጆቹ ወይ ደግሞ ለራሳችሁ አይንናስ እንድትጠበቁም ይባላል አለ ሁሉም ኪታቡን አላገኘ ነው የሚለው ምንድን ነው ስለ ኪታቡ ስለ ፒዲኤፉ ከሆነ መጨረሻ ላይ እንነጋገራል ኢንሻአላህ እሺ ባቡ ማጃ ፊን ተጠይ አስታውሱኝ ባቡ ማጃ ፊ አተጠይር ባብ ማጃ የመጣ ነው ይሄ ደግሞ የሚያወራው ስለምንድን ነው في التطير في التطير ስለ በግድ ማመን ሸይጣን ማለት እንደዚህ ነው እዚህ ጋር በአጠቃላይ ሰይጣን ማለት በአጠቃላይ ያው ከጡ ወደ መጥፎ እየወሰወሰ የሚወስድ ነገር ሸይጣን ይባላል ሰይጣን ይባላል ለምሳሌ የሰው ሸይጣን አለ የጅን ሸይጣን አለ ማለት ነው ቁል አዑዙ ቢረቢ الناس አይታችሁ ነው ለምሳሌ ቁል አዑዙ ቢረቢ الناس ملك الناس اله الناس من شر الوسواس الخناس الذي يوسوس في صدور ናስ من ልጅነቲ ወናስ ይላል የመጨረሻ ላይ ቁል አዑዙ ቢረቢ الناس አንብባችሁት ከሆነ ማለት ነው አማርኛው ይላል መሰላችሁ ቁል አዑዙ ቢረቢ الناس ብሎ በል በሰዎች ፈጣሪ ይጠበቃሉ የሰዎች ሁሉ ንጉስ በሆነው አማርኛው እንመንብላችሁ የሰዎች አምላክ በሆነው አላህን ማለት ነው ብቅ እልም ባይ በሆነው ጎትጓች ሰይጣን ክፍት ከሆነው ነው ከሆነው ክፋቱ ከሱ ክፋት በአላህ እጠበቃለሁ እያለ ነው ከዚያ በሰዎች ልቦች ውስጥ የሚጎተጉት ከሆነው ሰይጣን በአላህ እጠበቃለሁ ከጋኔኖችም ከሰዎችም ነው አያችሁ አይደለ ሚነል ጅነት ወናስ የሚለው ከጋኔኖችም ከሰዎችም ሰይጣናት እጠበቃለሁ በል ስለዚህ ሰይጣናት ስንት አይነት ሰይጣን ያለው የጋኔን ሰይጣን አለ የሰው ሰይጣን አለ ማለት ነው በአጠቃላይ ጋኔን የዘር ስም ነው ጋኔን የፍጥረት ስም ነው ለምሳሌ እኛ የሰው ልጆች ነን አይደለ إنس ነን እኛ የሰው ልጆች የሰው ልጆች ሙስሊም አለ ክርስቲያን አለ ካፊር አለ مجرم አለ صالح አለ ሁሉም አለ እረኛ አለ ሁሉም ገበሬ አለ ጋኔንም እንደዛው አዎ ጋኔንም እንደዛው ሙስሊም አለ ካፊር አለ ሰይጣን አለ ጥሩ አለ ሷሌሕ ሙጅሪም ገበሬ ነጋዴ አላቸው ልክ እንደኛ ማለት ነው ገባቸው አይደለም ጂኒ ማለት የጋኔን ወይ ደግሞ ጂኒ የዘር ስም ነው የነሱ ዘራቸው ነው ሁሉም መጥፎ ናቸው አይደለም ጥሩ ነው እንደኛ አሁን ለምሳሌ ነሷራዎች ነሷራዎች እንደሚሉት አይደለም የኛ ሀገር አሁን ነሷራ ጋኔን ከተባለ መጥፎ ነው አይደለም ጋኔን ወይ ደግሞ ጂኒ ጥሩ አላቸው መጥፎ አላቸው እንዲህ ከቁርአን እንደምትረዱት እዚህ ጋር قل أوحي إلي نفر قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا አይደለ قل أوحي ላይ ምንድነው የሚያሳያችሁ قل أوحي ላይ አይታችሁ ከሆነ እዛ ውስጥ ጅኒዎች በነቢያችን ስለ ላ ስለም እንዳመኑ የሚያስረዳችሁ ነው ቁርአንን ሰምተው ቁርአንን ሰምተው ያመኑትን ያስረዳችኋል ቁል ውሄ ላይ ማለት ነው ስለዚህ ከዚህኛው እንደምትረዱት ጅኒ ሙስሊም አለ ልክ ጅኒዎች እንደኛ ጀነት ይገባሉ ሙስሊሞች ከሆኑ መጥፎዎች ከሆኑ ደግሞ ጀሃነም አላህ ይቀጣቸዋል ማለት ነው መጥፎዎችን ይኸው قل أوحي إلي أنه سمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا ጋኔኖች ነው ይህንን የሚሉት ሙሐመድ ሆይ በል አለ እነሆ ከጅን የሆኑ ጭፍሮች ቁርአንን አዳመጡ እኛ አስደናቂ የሆነ ቁርአንን ሰማን አሉ እያሉ ነው ነቢያችን ስለ ላ ስለም ስለ እነሱ እየነገሩን ነው ወደ ቀጥታ መንገድ የሚመራን እያሉ ነው ጋኔኖቹ ቁርአንን ሰማን በእርሱም አመንን ይላሉ በጌታችን አንድንም አናጋራም ይላሉ ስለዚህ ይሄ ይበቃናል ስለ ጋኔኖች ካልን ማለት ነው አዎ ይሰግዳሉ እንደ በቃ እንደኛ ናቸው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት ለጋኔንም ለሰው ልጅም ነው ለሁሉም ነው ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የሚያስተምሩ ሸሪዓ ሁሉ ለኛ ብቻ ሳይሆን ለነሱ ይማራሉ ማለት ነው አንድ ነው ነቢያችን ሰለላሁ ዐለይሂ ወሰለም ጋኔኖችን ያስተምሩ ነበረ ነቢያችን ስለ ላ ሰለም ጅኒዎችን ያስተምሩ ነበረ ማለት ነው ልክ እንደኛ ያው አንዳንድ አሊሞች የተለየ ንግግር የተናገሩ አሉ ግን ትክክለኛው ጅኒዎች ጀነት ይገባሉ ጅኒዎች ጃሃንም ይገባሉ እሺ ጥያቄ ልጠይቃችሁ እዚህ አንድ ኪታብ ላይ ያየሁት ማለት ነው ጅኒ ሸይጣን ዋናው ከእሳት ነው የተፈጠረው አይደለ እሳት ነው ይህንን ታውቃላችሁ አይደለ እሺ እሳት ገብቶ እንዴት ይሰቃያል እሳት ተፈጥሮ እንዴት ጀሃንም ገብቶ ይሰቃያል አንድ አሊም የጠየቁት ነው ኪታብ ላይ አይቸው ነው ሶስት መልስ አለው በሶስቱም መልስ ብትመልሱ ትክክል ናችሁ እኔ ምናልባት ሶስተኛው ረስ ይሆናለሁ ግን ሶስት አለ በሶስቱም መልስ መመለስ ይቻላችሁ ሶስቱም ትክክል ነው እህ ቶሎ በሉ ሰዓት የለም ጥሩ መልስ አላሁ አለም ላይኛው ግን የእሳት ሰው የእሳት እሳት ነው ነው የሚለው የእሳት ያው የእሳት ነው ነው ጎበዝ አንዱ መልስ ተመልሷል ሁለተኛው መልስ ተመልሷል ማሻአላህ አንደኛው መልስ ምንድነው ምንድነው ያሉት እሳቸው አንደኛ እሳትም ራሱ ቢሆን አላህ ኢነላህ አላ ኩል ሸይን ቀዲር አይደለም እሳትን በእሳት አላህ ማቃጠል ይችላል አንዱ የተመለሰ ይሄ ነው አላህ እንዲያም አድርጎ ነው ያዘጋጀለት የሚል መልስ ተመልሷል ትክክል ነው አላህ እሳትም ቢሆን ከፈለገ በእሳት ያሰቃየዋል አላህ ኢነላህ አላ ኩል ሸይን ቀዲር ሁለተኛው መልስ ደግሞ እላይ የተጻፈው ነው ከእሳት ቢፈጠርም እሱ አሁን ምን አይደለም እሳት አይደለም ፊል ሐቂቃ እሳት አይደለም እኛ አሁን የተፈጠርነው ከምንድን ነው ከጭቃን የተፈጠር ነው አሁን ግን ምንድነን ጭቃ አይደለንም አሁን ለምሳሌ አንድ ሰው ጭቃ የደረቀ ጭቃ አንስቶ ጭንቅላታችን ላይ ቢወረውርብን የምንሆነው ራሳችን እናውቃለን ለምሳሌ የደረቀ ጭቃ ማለት ነው ስለዚህ ያው ጭቃ ብንፈጠርም ጭቃ አይደለንም ሰይጣንም ከጭቃ ከእሳት ቢፈጠሩ እሳት አይደሉም ማስረጃችን ምንድነው ነው ነቢያችን ስለ ላሁ ለ ሰለም ሰይጣን በፊት ለፊታቸው ለሶላት ሊያልፍ ሲል ነቢያ ሰይጣን በፊት ለፊታቸው ሊያልፍ ሲል አንቀው ይዘውት ነበር አይደለ ምንድነው የሚለው እንዲያው የምላሱ ቅዝቃዜ እስኪሰማኝ ድረስ ብለዋል እጃቸው ላይ አንገታቸው አንገቱን አንቀውት ምላሱ ወጥቶ ማለት ነው ምላስ ወጥቶ እጃቸው የምላሱ ቅዝቃዜ እስኪሰማኝ ድረስ አሉ ነቢያችን ስለ ላሁ ሰለም እና ምን አሉ ነቢዩ ነቢዩ ሰለሞን ሱለይማን አፎን ነቢዩ ሱለይማን ያደረጉት ዱዓ ባያደርጉ ኖሮ እዚህ መዲና መስጂድ ላይ አስር የህፃናት መጫወቻ አረገው ነበሩ አሉ ነቢያችን ስለ ላሁ ሰለም ማለት ነው ለምን ነቢዩ ሱለይማን በጋኔኖችን በአጠቃላይ ከኔ ውጭ ለሌላ ሰው ስልጣናት ትስጥ ብለው ዱዓ አድርገው ነበረ ለእሳቸው የተሰጠ ማለት ተሰጠ በዚህ ማለት ጅኒ ወፍ እንስሳ ሁሉ ይገዙ ነበረ እሳቸው ስለዚህ እሳቸው እንደዛ ብሎ ዱዓ ስላደረጉ ነው እንጂ እዚህ መስጅድ በር ላይ አስሬ ህፃናት መጫወቻ አደረጉ ነበር አሉ ዋናው ምንድነው የፈለግነው እኛ አንገቱን አንቀውት ምላሱ ቅዝቃዜ እጅ እስኪሰማኝ ብለዋል ስለዚህ አሁን ምን አይደለም ማለት ነው እሳት አይደለም ከእሳት ቢፈጠርም ልክ ከጭቃ ተፈጥረን አሁን ጭቃ እንዳልሆን ነው ብለናል ሁለተኛው መልስ ደግሞ አላህ ከፈለገ እሳትን በእሳትን ያሰቃያል ሶስተኛው አላሁ አለም ረስቸዋለሁ ምናልባት አላሁ አለም እሺ باب ما جاء في التطيري الى القطع سنغبا باب يمتا ما جاء يمتا في التطيري سلا قد بقد سلا مامن سلا قد نو ايه معناتنا سلا قد ماشي وقول الله تعالى يا الله نغغرنا وقول الله تعالى يا الله نغغرنا على انما طائركم عند الله ولكن اكثر اكثرهم لا يعلمون ايش አላ ኢንተቢሁ አዋጅ ስሙ ለማለት ነው አላ ሲል እሺ ምን ይላሉ አላ አዳቱ እስቲፍታሕን ቱፊዱ ተንቢህ ወተውኪድ አንድ ነገር ለማረጋገጥና ለተንቢህ ሰዎችን ለማነሳ እንዲያዳምጡ ሀሳባቸውን እንዲያ ጥቅልል አድርገው ወደዚህ እንዲሰሙ ለማድረግ ነው አላ የሚመጣ ማለት ነው የአረብኛ ቋንቋ ላይ ኢነማ አሉ እንግዲህ እቺ ጣኢሩሁም የሚለው ኢነማ ምትለው እሺ ወደ እንትኑ ወደ ቋንቋ ከመግባት ኢነማ ጣኢሩሁም ማለት የነሱ ገዳቸው እኮ በቃ በአጠቃላይ ገዳቸው ዒንደላህ አላህ ዘንድ ነው አለ ኢነማ ከመጣች ሁሉንም ጠቅልሎ ኢነማ ጣኢሩሁም የነሱ ገድ እኮ ዒንደላህ አላህ ዘንድ ነው ሌላ ቦታ አይደለም ነው በቃ ኢነማ ከገባች ገባችሁ አዳቱ ሐስር ይሏታል ሐስር ማለት ማሰር መጠቅለል ኢነማ ጣኢሩሁም የነሱ ገዳቸው ሁሉ ማንጋ ነው ዒንደላህ አላህ ዘንድ ነው ወላኪን አክተረሁም ነገር ግን ወላኪን ነገር ግን አክተረሁም አብዛኞቻቸው ላ የዕለሙን አያቁም ወላኪን አክተረሁም ላ ያዕለሙን ነገር ግን አብዛኞቻቸው አያቁም ለምንድ ነው ለምሳሌ ጥቁር ድመት ሲያልፍ ወይ ነጭ ድመት ከዚህ በፊት ገዳ አይተነበረ አይቀናንም ይቀናናል እንደዚህ እንደዚህ ይሉ ነበረ ስለዚህ ይሄ ሁሉ አላህ ውሸት ነው እያለ ነው ገዳቸው ሁሉ አላህ ዘንድ ነው ወላኪን አክተረሁም ላ ያዕለሙን ነገር ግን ችግሩ አብዛኞቹ አያውቁም ይህንን ወቀውሉሁ ተዓላ አሁንም የአላህ ንግግር ነው ቃሉ ጣኢሩኩም ማዓኩም ቃሉ አሉ ጣኢሩኩም ገዳችሁ እኮ ማዓኩም እናንተ ዘንድ ነው እናንተ ራሳችሁ ዘንድ ነው አይን ذكرتم ስትገዘጹ በል አንቱም ቆሙን ሙስልፉን ነገር ግን እናንተ ደንበር አላፊዎች ናችሁ ይላል እሺ እሺ በል አንቱም ነገር ግን እናንተ ቀውሙን ሙስሪፉን ደንበር አላፊዎች ናችሁ ይላል ለምንድነው ነው ይህንን ቃሉ አሉ እነዚህ ቃሉ የሚለው እነማን ናቸው አለዚነ ኡርሲሉ ኢለል ቀርያ መልእክተኞች ናቸው ቃሉ የሚለው እዚህ ጋር አሉ የሚለው እነማን ናቸው ይህንን ያሉት መልእክተኞቹ ጣኢሩኩም አሏቸው ለህዝቦቻቸው ማለት ነው የሚያስተምሯቸው የሚያስተምረው ለተላኩላቸው ህዝቦች ምን አሏቸው ገዳችሁ እኮ ማዕኩም እናንተ ዘንድ ነው ያለው ለምንድን ነው እንደዚህ ያሏቸው እነዛ ህዝቦች ለነሱ ብሏቸው ነው ምንድነው ያሏቸው እናንተ መጥታችሁ ኸይር አላመጣችሁም እናንተ መጣችሁ ሁሉም ነገር አሰናከላችሁት እናንተ ስለመጣችሁ ነው ሁሉ የተበላሸው ገባችሁ ገድ እያደረጓቸው ነው ማለት ነው እነሱ ስለመጡ ይሄ ተከሰተ እያሉ በአማርኛ በአዲስ እያጋፈጧቸው ማለት ነው በማይሆን በትክክል ባልሆነ ስለዚህ ወይነና ላ ነራ አነኩም ተዱሉና አለ ልኸይሪ በል አለ ሸሪ ወማ ፊህ ሀላኩና ስለዚህ እናንተ ቀጥተኛ መንገድ ልትመሩን ሳይሆን ልታጠፉን የመጣችሁ አሏቸው ስለዚህ እነሱ ምን አላቸው ጣኢሩኩም ማዕኩም ገዳችሁ እናንተ ዘንድ ነው ያሏችሁ ምንድን ነው በሰራችሁት ነው የምታገኙት እንጂ እኛ አይደለንም ነው ገባችሁ አይደለ በሰራችሁት እናንተ አሁን ገድ እናንተ ጋር ወደ ሰው ልጅ ከተጠጋ የራሳችሁ ነው ካሏቸው ምን ለማለት ነው ማለት ነው በስራህ ነው ማለት ነው ለምሳሌ እነሱ ቢያጠፋቸው አላህ እሳት ቢያወርድ ወይ መሬትን ቢገለብጥ ወይ ድርቅ ቢመጣ በማን ምክንያት ነው በራሳችን ነው ማለት ነው በራሱ ጣይር ነው እንጂ እግሌ ስለመጣ እግሌ እንት ስለሆነ ወይ የክረምት ስለሆነ ምናምን አይደለም ማለት ነው ስለዚህ በራሱ በሰውየው ስራ ነው ማለት ነው አይን ዙክርቱም ስትገሰጹ በል ቆሙን ሙስሪፉን ነገር ግን እናንተ ደንበር አላፊ ህዝቦች ናችሁ አላህ ዘንድ ነው ጣይራቸው ገዳችሁ ሲባል ደግሞ ምንድን ነው እዚህ የሚከሰተው ነገር ሁሉ እገሌ ስላለ እገሌ ስላለ ሳይሆን ማንም ያስከስተው ለማለት ነው አላህ ብቻ ነው ሁሉም ነገር የሚያደርገው ገባችሁ አሁን ገዱ ገዳችሁ ሁሉ ኢነማ ጣኢሩሁም እንደላህ ሲል ገዳቸው የነሱ ሁሉ አላህ ዘንድ ነው ካለና ጣኢራቸው ገዳቸው እነሱ ዘንድ ነው ሲል ገብቷችኋል አይደለ የሚጋጭ ነገር የለውም ሁለቱም ትርጉም አለው ይሄ ያልገባው ካለ ጠይቁኝ የመጀመሪያው አያት ላይ ምንድነው የሚለው አላ ኢነማ ጣኢሩሁም ዒንደላህ የእነሱ ገንድማ ገዳቸው አላህ ዘንድ ነው ይላል ሁለተኛው ላይ ደግሞ ቃለ ጣኢሩኩም ማዓኩም ገዳችሁ ከእናንተ ጋር ነው ይላል ስለዚህ ሁለቱ የሚጋጭ ነገር አይደለም ማለት ነው አሁን አብራርቸዋለሁ ያልገባው ካለ መጠየቅ ይችላል እሺ وعن ابي هريره رضي الله عنه ابو هريره بزغب حديث ان رسول الله صلى الله عليه وسلم قال النبياتين صلى الله عليه وسلم من قالوا قالوا እሳቸው ምን አሉ لا عدوى لا نفي للجنس ونفى الجنس عام من النفي الواحد والاثنين والثلاثة لأنه نفي الجنس كله فنفى رسول الله صلى الله عليه وسلم العدوى كلها نبياتنا صلى الله عليه وسلم من قالوا لا عدوى በሽታ መተላለፍ የለም አሉ ነቢያችን ስለ ላ ሰለም ላዓድወ በሽታ አይተላለፍም አሉ በሽታ አይተላለፍም አሉ ይመጣል ምን ማለት እንደሆነ ولا طيرة ولا طيرة قدم يلمالو نبي صلى الله عليه وسلم ولا طيرة قد يلمالو ولا هامة عندي እሺ ወላ ጠይረተ ገድ የለም ወላ ሀመተ አልሃማ ጠይሩን ሚነ ጥይሩ ለይሊ ከአነው ያኒ ልቡም አለና ያው ሃማ ማለት የሌሊት የሚመጣ በሌሊት የሚመጣ የወፍ አይነት ነው የወፍ አይነት ና እሺ ምንድን ነው ምን ብለው ያምናሉ ለሃመት ያሉት ነቢያችን ስለ ላሁ ሰለም ለምንድን ነው ተዛዕሙ ልዓረቡ አነሁ ኢዛ إذا قتل القتيل صارت عظامه هامة تطير تطير وتصرخ حتى يؤخذ بثأره ምን ብለው ያምኑ ነበር የድሮ ቁረይሾች هامة ማለት አንድ ሰው ሲገደል ማለት ነው በስህተት ካለው ያን ሟቹ አጥንቱ ወደ ወፍ ይቀየርና ከዛ በኋላ ትበራለች ትጮሃለች ያቺ ወፍ ያቺ ወፍ እየበረረች ትጮሃለች እስከሚበቀልለት ድረስ ብለው ያምኑ ነበረ ገባችሁ አይደለ እስከሚበቀል ድረስ ስለዚህ ወፍ ስትጮ ሲያዩ አይ ይሄማ በቀል ደም አለ ደም አለው ማለት ነው ጎሚ የሚወጣ ሲሉ ይሄ የለም በስልምና በህልምና ማለት ያው በሐቂቃ የለም ስህተት ነው አስተሳሰቡ ማለት ነው ወላ ሀመተ ሲል ያው የተያያዘ ነው ለምን ይሄ እንደምታውቁት ይገደል አይገደል አላህን የሚያውቀው ሁሉንም ነገር የሚያከናውነውም አላህ ነው ወፋም አይገናኝም ሁለት የማይገናኝ ነገር ማገናኘት ነው ይሄ ሁለት የማይገናኝ ነገር ማገናኘት ነው ወላ ሶፈረ ሶፈርም የለም ሶፈር ያው እንደምታውቁት ወር ነው እሺ قيل إنه شهر صفر كانت العرب يتشاءمون ولا به ولا سيما في النكاح صفر لاي አረቦች ብዙ ነገር ያደርጋሉ በወሩ ማለት ነው ወሩ ላይ ለጋብቻ ለምናምን ይጠቀሙበት ነበረ ሶፈርን ማለት ነው ለየት አድርገው ከሌላው የተለየ ነገር አለው እንዳለው አድርገው ይቆጥሩት ነበረ ስለዚህ ይሄ ነቢያችን ስለ ሰለም የለም ሁሉም አንድ ነው ማለት ነው ነቢያችን ስለ ሰለም ይሄ ሁሉ የለም አሉ እሺ ስለዚህ ነቢያችን ሰለላሁ ዐለይሂ ስለም እዚህ ምንድን ያሉት ላአድወ በሽታ መተላለፍ የለም ላአድወ በሽታ መተላለፍ የለም ወላ ጥየረተ ገድ የለም ገድ የለም ወላ ሀመተ ይሄ ወፍ የሚበረው ነው ለገዳይ እስኪታመ እስኪበቀለት የሚለው ይህም የለም ወላ ሰፈረ የሰፈር ወርም የለም የሰፈር ወር የለም ማለት ሰፈር ወር የለም ሳይሆን አረቦች የሚያምኑበት ገድ በሰፈር ወር የሚያምኑት ገድ የለም ስህተት ነው እያሉ ነው ነቢይ ስ ላ ስለም ዛደ ሙስሊሙን ሙስሊም ደግሞ ሙስሊም ሀዲስ ላይ ጨምረዋል ሁለት አይነት ጨምረዋል ላ ነው አንዋ መናዚሉ ቀመሪ ነው ነው ማለት የወፍ ነው አፎን ከዋክብት የከዋክብት ቦታ ስለዚህ ነውእም የለም አሉ ነቢያ ስ ላ ሰለም በሌላ ሀዲስ ላይ ነው ማለት የከዋክብት ቦታ ለምን ከዚህ በፊት እንዳዋየ ነው ለጥንቆላ ለድግምት ምናምን ምን ይጠቀማሉ የከዋክብት ቦታን ይጠቀማሉ ስለዚህ እሱም የለም ስተት ነው አሉ ነቢያ ስ ሰለም ወላ ሁለ ይላል እሺ ወልዓረቡ ካኑ ኢዛ ሰፈሩ አው ذهبوا يمينا وشمالا تلونت لهم الشياطين بألوان مفزعة مخيفة فتدخل في قلوبهم الرعب والخوف فتجدوهم እሺ ويستحسرون عن الذهاب إلى هذا الوجه الذي أرادوا ምንድነው ይሄ ላጉ ለሚለው ድሮ አረቦች ሊጓዙ ሲሉ በጣም እንደምታውቁት ጠንቋ ያላቸው ያው ከሽርክ ጋር በጣም ግን ብዙ አይነት ሽርክ አለ ስለዚህ ሸይጣንም ይጫወትባቸው ነበረ በቃ ሽርካቸው አይጠግብም እንዲበዛ እንዲቀጥል ይፈልጋል እየበዛ እንዲቀጥል እየበዛ እንዲቀጥል ምክንያቱም እንዲስተካከል አይፈልግም ትንሽ እየተተወ ከመጣ እንትን ስለሚመስለው እንደዛ ነው የሚፈልገው ስለዚህ መንገድ ሲሄዱ ወደ ቀኝ ሲሄዱ የሆነ የሆነ ከለር ምናምን ያሳያቸው ነበረ ያስፈራራቸው ነበረ ሰይጣን ምን ያረጋቸው ነበረ ያስፈራራቸው ነበረ ድሮ በተለይ ከነቢያችን ስለ ላሁ በፊት ሰው መስሎም ይመጣ ነበረ ከዛ በኋላ ተከልክሎ እንጂ ሰው መስሎም ይመጣ ነበረ ስለዚህ ብዙ ነገር ያደረግባቸው ነበረ ስለዚህ በዛም ማመን የለም አላህ ብቻ ነው የሚጠቅማችሁ የሚጎዳችሁም እያሉ ነው ነቢያችን ስለ ላሁ ሰለም ማለት ነው እሺ ያው ይህን ሁሉ ከገድ ጋር የሚመሳሰል ነው አይደለም የተለያየ አይነት ቢሆንም ገድ ጋር የሚመሳሰል ነው ወለሁማ አን አነስን ቃለ ረሱ ገድ ማለት ታውቃላችሁ አይደለ ገድ ማለት ለምሳሌ ጥቁር ድመት ሲገጥመው አይቀናኝም እንደዚህ ከሆነ ይቀናኛል እንደዚህ አይቀናኝም የሚለዋል አይደለም ይሄ ገድ ይባላል ወለሁማ አን አነሲን አነስ በዘገበው ሐዲስ ቃለ አለ ቃለ ረሱሉ ላ ስለ ላሁ ሰለም ነቢያችን ስለ ላሁ ሰለም አሉ ላ ዓድወ ወላ ጢረተ ወዩዕጂቡን ልፈእሉ ነቢያ ስ ሰለም አሉ ሲናገሩ ለአድወ አሁን ያልነው ነው ወላ ጥየረተ አሁን ያልነው ነው ወዩዕጅቡኒ አሉ እወዳለሁ ደስ ይለኛል ወይ ዑጅቡኒ ደስ ይለኛል አልፋእሉ ፋእል ደስ ይለኛል ፋል በአማርኛም ፋል ይባላል ፋል ግን ደስ ይለኛል ለምሳሌ ሰውየው ሊወጣ ሲል ንግድ ሊወጣ ሲል አይዞህ የሚል ድምፅ ይሰማል ስለዚህ ሰውየው ይህን ድምጽ ሲሰማ ደስ ቢለው ችግር የለውም ማለት ነው ገባችሁ ይሄ ችግር የለውም ግን ደስ አይዞ የሚለውን ድምጽ ስለሰማ ይሳካልኛል አይ ይህን ሰምቻለሁ ሙሉ በሙሉ ይሳካኛል ማለት አይችልም አላህ ነው ሁሉንም ነገር የሚያደርገው ግን አንድ ነገር ልታረጉ ስትሉ እሱን የሚደግፍ ብትሰሙ ወይ ብታገኙ ደስ ይላችሁ ችግር የለውም ለምን ነቢያችን ስለ ሰለም ወይዕጅብን ልፋሉ ፋል ደስ ይለኛል ብለዋል ነቢያችን ስለ ላ ሰለም ቃሉ አሉ ወመልፋእሉ አሏቸው ፋል ምንድን ነው አሏቸው ሰሓቦቹ ለማን ለነቢዩ መሐመድ ስለ ላ ሰለም ቃለ ከዛ ነቢያችን ስለ ላ ምን አሉ አልከሊመቱ ጠይባ መልካም ንግግር አሉ ነቢያችን ስለ መልካም ንግግር ምንድን ነው ፋል ነው አሁን እንዳልኳችሁ ልታገቡ ስትሉ ወይ ልታገቡ ላግባ ላግባ እያላችሁ ለምሳሌ ሌላ ሰው ሌላ ሰው እናንተ ጋር እያወራ አይደለም ሌላ ሰው ሌላ ሰው ጋር እያወራ ማለት ነው አግባ አግባ ሲሉ ትሰሙ ትችላላችሁ እናንተ ጋር አይደለም የሚያወራው ግን ድምጽ ሰማችሁት ስለዚህ መልካም ንግግር የሆነ ልትሰሩ ስትሉ ብትሰሙና ደስ ቢላችሁ ያው ነቢያ ያሰራል ላ እንዳሉ ችግር የለውም ነው ወለ አቢ ዳዊድን በሰነድ ሰሂህ አቡ ዳውድ በዘገበው ሐዲስ በሰሂህ ሰነድ ማለት ነው عن عروة بن عامر عروة بن عامر نو قال عروة بن عامر እሺ ምን ይላል وقع في جمع النسخ كتاب التوحيد እሺ ያስፈልገው ቃለ ذكرت الطيرة ተወሳች አለ ቃለ አለ ذكرت الطيرة ተወሳች عند رسول الله صلى الله عليه وسلم ነቢያችን طيرة ገድ ማለት ነው عند رسول الله صلى الله عليه وسلم ነቢያችን صلى الله عليه وسلم እሳቸው ዘንድ ገድ ተወሳች ምን ማለት ነው ስለ እሷ ርዕስ ተነሳ ማለት ነው ስለ ገድ ርዕስ ተነጋገሩ እሳቸው እያሉ ነቢዩ መሐመድ ስለ ላሁ ሰለም ፈቃለ ነቢያችን ስለ ላ ሰለም ምን አሉ አሐሰን ውሃ ጥሩዋ አልፋሉ ፋል ናት ጥሩዋ ምንድናት አሉ ፋል ናት ጥሩዋ ፋሏ ናት ወላ ቱረዱ ወላ ተሩዱ ሙስሊመን ሙስሊምን አትመልስም ወላ ቱረዱ ተሩዱ ሙስሊመን ሙስሊምን አትመልስም ምን ማለት ነው ሊሰራው ካሰበው ስራ አይመለስም ንግድ ሊወጣ ብሎ አትመልሰውም ፈኢዛ ረአ አለ ፈኢዛ ረአ ካየ አሐዱኩም አንዳችሁ ከእናንተ ውስጥ እኮ አንዳችሁ ካየ ማየክረሁ የሚጠላው ነገር ካየ ማየክረሁ የሚጠላው ነገር ካየ ፈለየቁል ይበል አላሁመ ላይ አላሁመ አላህ ሆይ አያችሁ የምትጠሉት ነገር ካያችሁ ለምሳሌ ያው የሰው ልጅ ወሰወሳል ንግድ ልትወጡ ትችላላችሁ ስራ ልትወጡ ትችላ የሆነ ነገር ስትሄዱ መጥፎ ነገር አይታችሁ ከተወሰወሳችሁ የምትጠሉት ነገር ማየክረሁ አሉ ነቢያችን ስለ ላ ሰለም የምትጠሉት ነገር ካያችሁ ፈሌቁል ይበል አላሁመ አላህ ወይ ላ የእቲ አይመጣም ቢል ሐሰናት በመልካም መልካም መልካም ነገሮችን አያመጣም ኢላ አንተ አንተ ብትሆን እንጂ ካንተ በስተቀር ሌላ ማንም መልካም ነገሮችን አያመጣም ወላ የድፈዑ አይገፈትርም አይገፋም አሰያአቲ መጥፎ ስራዎችን ኢላ አንተ ካንተ በስተቀር ሌላ ካንተ በስተቀር ሌላ መጥፎ ስራዎችን የሚገፈትር የሚያስወግድ የለም ወላ ሐውለ ዘዴ የለም ወላ ቁወተ ጉልበትም የለም ኢላ ቢከ ባንተ ቢሆን እንጂ ይህን ትላላችሁ ማለት ነው ዘዴም ኃይልም የለም ባንተ ቢሆን እንጂ ካንተ በስተቀር ዘዴም ኃይልም የለም አሉ ስለዚህ አላሁመ ላ ያቲ ቢልሐሰነቲ ኢላ አንተ ወላ የድፍዑ ሰይአቲ ኢላ አንተ ወላ ሐውለ ወላ ቁወተ ኢላ ቢከ ይላል ማለት ነው አንድ ሰው የደስ የማይለው ነገር ሲያይ ማለት ነው እሺ وعن ابن مسعود ابن مسعود ሲናገር ምን አለ مرفوعا ያው مرفوع ማለት እናውቀዋለን ቃለ አለ አጥየረቱ ሽርኩን አሉ ገድ ምንድናት ሽርክ ናት አሉ አጥየረቱ ሽርኩን አሁንም ደገሙት ገድ ሽርክ ነው ወማ ሚና ከኛ ውስጥ የለም ኢላ አለ እሺ ያው ከዚህ በፊት አሁን ቅድም ያስተማራችሁ እዚህ ይሰራል አጥየረቱ ሽርክ አጥየረቱ ሽርክ ሽርክ አፎን ገድ ሽርክ ነው ገድ ሽርክ ነው ሲሉ የትኛውን ፈልገው ነው ያው ገድ በእርግጥ ሁሉም ያው የተወገዘ ነው ያኛው ጥሩ ምንድን ነው የሚባለው ፋል ነው የሚባለው ስለዚህ ገድ ምንድን ነው አሉ እዚህ ጋር ሽርክ ነው አሉ ማለት ነው ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እሺ ወማ ሚና የሚለው እሺ ያው የነቢያችን ሰለላሁ ዐለይሂ ወሰለም ንግግር አይደለም ይላሉ ከዚህ በኋላ ያለው አጥየረቱ ሽርክ አጥየረቱ ሽርክ አለ አይደለም ከዚህ በኋላ ያለው የነቢያችን ሰለላሁ ዐለይሂ ወሰለም ንግግር አይደለም እያሉ ነው የሱሐቢይ ንግግር ነው እሺ አንድ እሺ መውቁፍ ነው የሚሉት ምንድነው መውቁፍ የሚል ስም ድምጽ ከዚህ በፊት ነግራቸዋለሁ የሶሐብይ ንግግር ነው የነቢያችን ስለ ላሁ ሰለም ንግግር አይደለም ቃል አቡል ወማ ሚና ኢላ ወቀድ ወቃ ፊ ቀልቢህ ሸይኡ ሚን ዛሊከ ማለቱ ነው ማለት ነው ሰሐቢይ እየተናገረ ምን አለ የነቢያችን ስለ ላ ሰለም ካለ በኋላ ምን አለ وما منا الا ከእኛ ውስጥ የለም ወላኪን ወማ አለና ከኛ ውስጥ የለም ኢላ ብሎ ዝም አለ አይደለም ስለዚህ ከኛ ውስጥ እቺ ትንሿ የገድ ነገር ልባችን ውስጥ ትገባለ ማለት ፈልጎ ነው እንዴት ነው የታወቀው ይሁ ሱሐባ እዚህ መለይ ያላቸው እሺ ሐዲስ አንዳንድ ጊዜ ለምሳሌ ሱሐቢ ሲያወራው ሱሐባ ሲያወራው ሐዲሱን ማለት ነው አጥየረቱ ሽርክ አጥየረቱ ሽርክ ይላል አይደለም የነቢያችን ስለ ስለም ንግግር ነው ከዛ በኋላ ይቀጥልና ወመሚና ኢላ ይላል የራሱን ንግግር ይናገራል ከሱም ይዘግበው ግን አንድ ሰው ለምሳሌ አንድ ታብዒይ አብሮ ይዘግበዋል አይደለም የሱንም የነቢያ ሰላ ስልም ንግግር አብሮ ይዘግበዋል ከዛ ሲዋረድ ሲዋረድ አብሮ እየወረደ ይመጣል ግን ጦርነቱ አንደኛ አሊሞች መዘኛ አላቸው ሁለተኛ ከሀዲሱ ታይቶ ይታወቃል ሌላ ደግሞ ሌሎች ደግሞ ለዘገባ በጣም ይጠነቀቋሉ በትክክለኛ የሱንና የነቢያ ስ ሰለም ለይተው ይዘግበዋሉ ስለዚህ በተለያየ አይነት መለያ አለ ዜዴ ስለዚህ በዛ ተለይቶ ይታወቃል ማለት ነው የነቢ ስ ላ ስለም የሰሓባ ንግግር መሀል ላይ ሲገባ እንደዚህ አይነት የለም ሀዲስ ላይ ማለት ነው ትንሽ ነው ያለው ሁሉም እንዳይመስላችሁ ወማ ሚና ኢላ ከኛ ውስጥ የለም ኢላ ልቡ ውስጥ እንትን ቢገባ እንጂ እንትን ይህ ገድ ማለት ነው የገድ ጥርጣሬ ትንሽ ትንሽ ወስዋስ ቢገባበት እንጂ ከኛ ውስጥ የለ ማለት ነገር ግን ምን አለ ቀጥሎ ወላኪነ ነገር ግን አላሁ አላህ ዩዝሂቡ ያስወግደዋል ቢተወኩል በመመካት አያችሁ ምን አለ ሰሐቢይ ነገር ግን ያቺ የገባችውን ሸክ ወስዋስ አላህ በምን ያስወግዳታል ከልባችን በተወኩል በመመካት ስለዚህ በአላህ መመካት ምን ያስወግድልና ተጠይቅ ለምሳሌ በባህል ነው ይህ በምን ይወሰናል በባህል ነው ለምሳሌ ሰውየው ያደገው ጥቁር ድመት ካለፈበት ያው ነገር ሁሉ እንደማይቀናው ይሆናል ለምሳሌ ከህፃነት አንስቶ የተማረው ያደገው እና በኋላ ላይ ካወቀው እውነታውን ሲያልፍበት ትንሽ ሊወሰው ሰው ይችላል ስለዚህ ያንን ወስዋስ የሚወጣው በምንድ ነው በተወኩል ነው በአላህ መመካት ካለው ያው ይሄ አለፈ አላለፈ አላህ ነው ስለዚህ በአላህ መመካት ካለው እቺ ትንሽ የገባችውን ወስዋስ ይታስወግድለታል ታስወግድለታለች ነው እንግዲህ ይሄ የሚለው ረዋሁ አቡ ዳውድ ትርሚዝይና አቡ ዳውድ ነው የዘገቡት ወጃዓለ አኺሩ ሚን ቀውል ብን መስዑድ አያችሁ እንዲያውም ሐዲሱ ላይ ራሱ መጣ ምን አለ ወጃዓለ አደረገ ይሄ ንግግር እስቲ ወጃዓለ አደረገ አኺረው የመጨረሻው ንግግር ምን አደረገ من قول ንግግር የማን የብን መስዑድ ንግግር ነው ያቺ ምን የምትለዋ وما منا إلا ولكن الله يذهبه بالتوكل የምትለው ማለት ነው ስለዚህ ያው ስታውቁት የሚታወቅ ነው <clears throat> የሚያደናግር የለው ወሊ አህመድ ኢማሙ አህመድ በዘገበ ሐዲስ ሚን ሐዲሲ አብዱላህ እብን አምሩ አብዱላህ እብን አምሩ በዘገበ ሐዲስ ማለት ነው من ምን አለሱ መረደሁ የመለሰው መን ረደትሁ የመለሰችው መን ረደቱ የመለሰችው አጥየረቱ ገድ የመለሰችው አን ሐጀቲ ከጉዳዩ ሚን አንሀጀቲ ከጉዳዩ አያችሁ ገድ የመለሰችው ከጉዳዩ ፈቀድ አሽረከ ሽርክ ሰርተዋል ንግድ ልወጣ ብሎ ገድ ለምሳሌ ወፎቹ በዚህ በረሩ በዚህ አልበረሩም ብሎ አይቀናኝም ብሎ ከተመለሰ ሽርክ ሰርተዋል ቃሉ አሉ ፈማ ከፋረቱ ዛሊክ ይህንን ምንድነው ነው ከፋራው አሉ ከፋራ ማለት ማጥፊያው ማለት ነው ለዚህ ወንጀል የምናካክስበት የምናጠፋበት ምንድን ነው አሉ ለነቢያችን ስለ ላሁ ሰለም ጠየቋቸው ሰሓብዮቹ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ አሏቸው ቃለ አለ እሳቸው ምናሉ አንተ ቁሉ ልትሉ ነው ምን ትላላችሁ አላሁመ ላ ኸይረ ኢላ ኸይሩከ ወላ ጠይረ ኢላ ጠይሩከ ወላ ኢላሃ ገይሩከ ትላላችሁ ምንድን ነው አላሁመ አላህ ወይ ላ ኸይረ መልካም የለም ኢላ ኸይሩከ ያንተ መልካም ቢሆን እንጂ ሌላ ኸይር የለም ያንተ መልካም ኸይር ነው እንጂ ሌላ ኸይር የለም እዚህ የሚገኘው ሁሉ ኸይር አላህ ያመጣው ኸይር ነው ወላ ጠይረ ገድ የለም ኢላ ጠይሩከ ያንተ ገድ ቢሆን እንጂ ገድ የለም ስለዚህ ምን ለማለት ነው የአላህ ብቻ ነው ገድ ሲባል አላህ ነው ሁሉንም ነገር የሚያደርገው ማለት ነው እዚህ ጥቁር ድመ ስላለፈ ወፍ በዚህ ስለበረረ ሶፈር ስለሆነ ይሄ ስለሆነ ሳይሆን የሚከሰትብን አንድ ነገር የሚከሰትብን አላህ የቀደረው አላህ ያመጣው ስለሆነ ነው ነው ማለት ነው ወላ ኢላሃ ገይሩከ ካንተ ውጭ ሌላ بأونت يميمن لك يلا لا إله غيرك بأونت كان توج يميمن لك جيتا عملك يلا مثل لا ثم على نوتش ذكر أيش وله على ولو من حديث فضل بن عباس يلال فضل بن عباس بزقبهم على نو يوستي هو ابن عبد المطلب الهاشمي فضل بن عباس ابن عبد المطلب الهاشمي ابن عم رسول صلى الله عليه وسلم وأكبر ولد عباس سلزي يهز يتتكس وصول مانو حديث فضل, فضل بن عباس يتبالو مانو يا عباس لج عباس مانو يا نبي صلى الله عليه وسلم أقوتاتشو عدلو عباس أشي السودة مو بزقو حديث رضي الله عنه الله ملكم ስራውን ይውደድለት ረዲላሁ አንሁማ ሁለቱንም አባስ አጎቱንም እነማ እጥየረቱ እነማ እጥየረቱ ገድ እኮ ማ አምባከ አው ረደከ አሉ ነቢያስ እነማ እጥየረቱ ገድማ ማ አምባከ እንድትሄድ ያደረገ ነው ማ አምባከ እንድትሄድ ያደረገ ነው አው ረደከ ወይ የመለሰህ ነው አው የመለሰህ ነው ይላል እሺ ስለዚህ አንድ ሰው ሊሄድ ሲያስብ ገድ ሲያይ ይሄዳል ገድ ካላየ ይመለሳል እንደዚህ የሚሆን ከሆነ ጥሩ አይደለም ለምሳሌ ወፍ በዛ ሲበር አይቶ በቀኝ ከበረሩ ወፎቹ አይ ይቀናኛል ብሎ ማለት ማመን አይ ይሄ ገድ እንትን አይደለም ፋል አይደለም አይደለ ይሄ ምንድነው ገድ ነው አይቻልም ፋል የተባለ ምንድነው ነው ቅድም እንዳልኳችሁ ነቢያ ስ ዐለይሂ ወሰለም ፋል እወዳለሁ አሉ አይደለ ፋል ማለት ምንድነው አሉ ከዛ ተጠየቁ መልፋሉ አሉ ፋል ምንድነው አሉ ነቢያ ስ ዐለይሂ ወሰለም ሲናገሩ መልካም ንግግር ነው ብለዋል ስለዚህ ሌላ አይደለም መልካም ንግግር ስትሰሙ የሆነ ሌላ ሰው እያወራ ለራሱ ሊሆን ይችላል ጎረቤቱ ጋር ጓደኛው ጋር በቃ እናንተም ላሰባችሁት ደስ የሚያደርግ ነገር ከሰማችሁ ፋል ነው ደስ ይላችሁ ይቻላል ነቢያ ስ ስለም ደስ ይለኛል ስላሉ ሌላው ግን በቀኝ ስለበረረ ይቀናኛል በግራ ስለበረረ አይቀናኝም ይሄ ሁሉ ጠይር ነው አይቻልም ስለዚህ ይሄንን መገለጫ የጠይር መገለጫ ምንድነው ማለት ነው ማአምባክ እንድትሄድ ያደረገ ነው ለምሳሌ በቀኝ ስለበረሩ አይ ዘንድሮ ይቀናኛል ብለ ትሄዳለ ማለት ነው አውረደከ ወየመለሰ ለምሳሌ በቀኝ ስለበረሩ ወፎቹ አይ አይቀናኝም ብሎ መመለስ ስለዚህ ይህ ሁሉ ሽርክ ነው አይቻልም ሽርክ ማለት ነው ምን አሉ يستفاد من هذا الحديث كذي من الردات من دنو أنه لا يجوز للإنسان أن ترده الطيارة الطيارة عن حاجته كقدايو عند سو بقد مملس يلبتم وإنما يتوكل على الله بالله لا يلو ممكات يلبت ما نبهون شرح يا شيخ محمد صالح العثيمين ነው የእሳቸው ጥሩ ነው ሼክ መሐመድ صالح العثيمين በጣም ትልቅ አሊም ነበሩ አላህ ረሂመሁላህ እሳቸው በጣም አረብኛቸው ደግሞ ጥሩ ነው ለእኛ የሚሆን ነው ቀለል ያደርገው እሺ አነ ጥየረቱ ነውዕ ሚነ ሽርኪ ሽርክ ገድ ደግሞ ምንድን ነው ማለት ነው የሽርክ አይነት ነው ጠይር ምንድን ነው የሽርክ አይነት ነው ለምን ነብይ ሰለላሁ ዐለይሂ ወሰለም ቅድምም ብለዋል አሁንም ደግሞ ተደግሞ ምን አሉ መረደቱ ጠይረቱ አን ሐጀቲ فقد አሸርከ ብለናል القدم መጀመሪያ ላይ ስንቀራ ማለት ነው እሺ አሁን የቀራ ነው ያው የገድ ነው ረዘም ያለ ነው ግን ነገር ግን ዞሮ ዞሮ የምንወስደው ጠቅለል ያለ ሀሳብ ምንድነው ነው አንደኛ ገድ አላህ ብቻ ነው ገድ አላህ ብቻ ነው የሚያመጣው ምን ለማለት ነው ኸይርም ደረሰብን መልካም ደረሰብን ሁሉም መጥፎ የሚደርስብን አላህ የቀደረው ነው አላህ ያመጣልን ብቻ ነው የሚደርስብን ነው አንዱ ገድ ደግሞ ወደ ራሳችን ስንጨምረው ምን ለማለት ነው ለምሳሌ የመጀመሪያውን ጨረስኩ ገድ የአላህ ነው ስንል ምን ለማለት ነው አላህ ነው የሚያመጣብን ሁሉም ነገር አላህ የቀደረው ነው የሚከሰትብን ገድ ደግሞ የኛ ነው ስንል ምን ለማለት ነው በስራችን ነው የምናገኘው ሰው ልጅ እዚህ የቀውሙ ሉጥ የሉጥ ህዝቦች አላህ እሳት አውርዶ መሬትን ገልብጦ እንደዛ የከፋ አጠፋፍ ያጠፋቸው ለምንድን ነው አላህ የከለከለጉን ስራ ስለሚሰሩ ግብረ ሰዶም ስለነበሩ ወንድ ለወንድ ወይ ስለሚጋቡ አላህ እንደዛ ገልብጦ አጠፋቸው ትልቅ ወንጀል ስለሆነ ስለዚህ በስራቸው የስራቸውን አገኙ እንደዚህ ነው ማለት ነው በስራችን ነው ለማለት ሲፈልግ ማለት ነው ሌላው ደግሞ ገድ አምናሉ የሚል ካለ በገድም ሽርክ ይሆናል ማለት ነው ገድ ሽርክ ነው ገድ ማለት ደግሞ ምን ማለት ነው ብለዋል የወሰደው ወይ የመለሰው የወሰደው ማለት አይ ወፍ ስለበረረ ይቀናኛል ብሎ ከሄደ ይሄም አጋርቷል አይ አይቀናኝም ብሎ ከተመለሰ ጥቁር ድመት አይቻል ብሎ ይሄም አሻርኳል ሽርክ ነው ማለት ነው ገደም ፋል ደግሞ ይቻላል ፋል ደግሞ ምንድናት መልካም ንግግር ሌላ ላሉ መልካም ንግግር ተብላ ተገልጻለች በሽታ አይተላለፍም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም እዚህ ሀዲስ ላይ ቅድም እንዳየ ነው በሽታ አይተላለፍም ያሉት ለምንድን ብለዋል ብዙ አይነት አሊሞች ተናግረዋል አንዱ አሊሞች የተናገሩት ምንድነው ያሉት አላህ ካልቀደረው በስተቀር በሽታ አይተላለፍም ማለት ነው ለምን ሌላ ቦታ ነብያችን ሰለላሁ ዐለይሂ ወሰለም ምን የሚል ሀዲስ አለ በሽተኛ ካያችሁ ከሱ በእርግጋችሁ ሽሹ የሚል አለ ገባችሁ በሽተኛ ጋያችሁ ሽሹ ከሱ የሚል አለ ስለዚህ ሁለቱን ስናመሳስ ጀምዕ ሲደረግ ምንድነው አሉ አንደኛው ያው ምንድነው ያልኩት በሽተኛው አይተላለፍም የተባለው ምንድነው በአላህ ቀደር ከሆነ ብቻ ነው ስለዚህ በሽታው ወደዛኛው ወደዛኛው የሚተላለፈው በምንድን ነው አላህ ሲቀድረው ብቻ ነው እንጂ አይተላለፍም ለማለት ነው ይላሉ አንዳንዶቹ ደግሞ ምንድነው አይ አይተላለፍም እሺ ምንድነው የሚሉት ብዙዎቹ እንዲያውም አንዳንዶቹ የሚሉት አይተላለፍም ነው የሚሉት ለምሳሌ ሼክ አሊ የምታውቋ መሐመድ አሊ የሚባሉ አሉ ሀበሻ የምታውቋቸው ከሆነ ሱዑድ ያሉት እሳቸውም እንደዛ ነው መሰል አይተላለፍም ነው የሚሉት ሽሹ የተባለው ለምንድን ነው ለምሳሌ ሰውየው በሽተኛ ጋር አብሮ ቁጭ ብሎ ከዛ በሽተኛ ቢሆንና ቢያመው እንዳይመሳሰልበት አይ ቢ ብሎ ሌላ ስህተት እንዳይወድቅ ያሉ አላሁ አለም ምን እንጃ ብቻ ዞሮ ዞሮ ቢተላለፍም ባይተላለፍም አላህ ነው የሚያመጣው በሽታውን ከመጀመሪያው ነው ማለት ነው ስለዚህ አላህ የቀደረለት በሽተኛ ይሆናል ቢተላለፍም ባይተላለፍበትም ማለት ነው ለምሳሌ በሽታ ከሰው ወደ ሰው ብቻ ይተላለፋል ሲባል ነበረ አላህ ሲፈልግ ያው ከእንስሳ ወደ ሰው መምጣት ጀመረ በእርግጥ ያው ብዙ ጊዜ የተለመደው ከሰው ወደ ሰው ነበር አሁን ደግሞ ከእንስሳም ይላሉ ይባላል አናቅም ይባላል ነው ብዙ ጊዜ የሚባለውን ዝም ብላችሁ ይባላል ነው እንጂ እርግጠኛ ሆኖ ስለተባለ አይባልም ለምን አይታመንም በዚህ ጊዜ እንዳልኳችሁ ሳይንስ አይታመንም እውነትም ይናገራል ውሸትም ይናገራል ስለዚህ አስለን ሙስሊም ያልሆነ ሰው ወሬ ሲያመጣ ካልተረጋገጠ አንቀበልም እሺ እሺ ይህንን ይመስላል ያው ዛሬ ያወራ ነው ስለ ሁለቱ ነው ስለ ድግምት ማስለቀቅና ስለ ገድ እና ስለ መሳሰሉት አብሮ የተወሰኑ አውርተናል ወላሁ አዕለም وصلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ጥያቄ ካላችሁ ያው መጠየቅ ትችላላችሁ